السلام عليكم ورحمة الله الحمد لله رب العالمين وبه نستعين ونصلي ونسلم على أشرف الأنبياء والمرسلين وآله وأصحابه أجمعين أما بعد زاري تمرتات من جمرو الأصل الثاني فيمولتني ومسرت بلو مؤلفو كسيمو إسلاما كمؤقر كتيازو مسرت نو الأصل الثاني معرفة دين الإسلام بالأدلة وهو الاستسلام لله بالتوحيد والانقياد له بالطاعة والبراءة من الشرك وأهله وهو ثلاث مراتب الإسلام والإيمان والإحسان وكل مرتبة لها أركان قال الأصل الثاني معرفة دين الإسلام بالأدلة ሁለተኛው መሰረት የኢስላምን ዲን በመረጃዎች ማወቅ ነው እንግዲህ አላህ ስብሓንሁ ወተዓላ ጌታችን መሆኑን አውቀናል ለእሱ የሚገቡትንም መብቶች በአጭሩም ቢሆን ዳስሰናል ታዲያ እሱ ደግሞ በመልእክተኞች አማካኝነት ወደዚህ ምድር ያስተላለፈልንን መልእክት መረዳትና ተግባራዊ ማድረግም ይጠበቅብናል። ይህ መልእክት በጥቅሉ አልኢስላም በሚለው ስያሜ ስር መካተት ይችላል ማለት ነው። ትናንትና ነው አልኢስላም ጥቅል በሆነ ይዘቱ የሁሉም ነብያት እምነት ነው። ነገር ግን ዝርዝር ህግጋቱን ከተመለከተን ይህ የመጨረሻው ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም እምነት እና የእሳቸው ሃይማኖት ነው። እሳቸውም ደግሞ ለህዝቦቻቸውና ተከታዮቻቸው ያስተላለፉት ነው። ይህ መልእክተኛው አለህ ሰላቱ ወሰላም ከአላህ ዘንድ ወርዶላቸው ለህዝቦቻቸው ያስተላለፉት እምነት በቁርአንና በሐዲስ መረጃዎች ላይ የተመሰረተ ነው። ህግጋቱም እንደዚሁ አላህ በደነገገው መልእክተኛው ዓለይሂ ሰላም እንደዚሁ ባጸደቁትና በደነገጉት ህግ ላይ የተመሰረተ ብቻ ነው። ሌሎች በፊቅ ላይ የሚጠቀሱት መረጃዎች በቀጥታ የምትዘዋዋሪ ከቁርአንና ከሐዲስ ጋር የተዛመዱ ናቸው። ለምሳሌ አልኢጅማዕ ቢባል ይህ በቁርአንና በሐዲስ በቀጥታም ባይሆን በተዘዋዋሪ የተነገረ ሊሆን ይችላል። ነገር ግን እኛ ያንን በግልጽ ማወቅ ሲያቅተን ወይም ሳያቅተንም አንዳንድ ጊዜ ግልጽ የቁርአንና ሐዲስ መረጃዎች ባሉበት አጋጣሚ ኢጅማዕ ሌላ ማጠናከሪያ መረጃ ተደርጎ ይቆጠራል። የእስላም ሊቃውንት ሙሉ ስምምነት ማለት ነው። ይሄ ራሱን የቻሉ መስፈርቶች ያሉት ነው። እናም ቅያስም እንደዚሁ በቁርአን በሐዲስ ላይ የተመሰረተ ነው። ሌሎቹም እንደዚሁ ከቁርአንና ከሐዲስ መረጃነታቸው የታወቀ ነገሮች ናቸው እና መሰረቱ ግን ቁርአንና ሱና ነው። እናም ሙአሊፉ እዚህ ላይ አልአዲላ ሲሉ በዋነኝነት የሚፈልጉት ቁርአንና ሱና ቁርአንና ሱና የረሱል ሰለም ፈለግ ማለት ነው። إسلاما سيبرر مؤلفه وهو الاستسلام وهو الاستسلام لله بالتوحيد والانقياد له بالطاعة والبراءة من الشرك وأهله إلى له إسلام الاستسلام لله بالتوحيد بتوحيد لا الله እጅን መስጠት ነው ማለት ተውሂድን አስመልክቶ አላህን ለማምለክ ለሱ ፈቃድ ተገዢ መሆን ማለት ነው በጥቅሉ ስያሜ ራሱ ከዚህ በፊት እንደጠቀምኩት የሚያመለክተው ይህንን ነው፣ እጅ መስጠትን ነው። ስለዚህ ሁሌም ቢሆን በቋንቋዊ እና በሸሪዓዊ ይዘት መካከል የሆነ ዝምድና አለ። ምክንያቱም ሸሪዓ ይህንን ቋንቋ አጽድቆ ነው የሚመጣውና ምናልባት መስፈርቶች ሊጨመሩ ይችል ይሆናል፣ ገደቦች ሊታከሉ ይችል ይሆናል እንጂ ጭራሽ ሁለቱ የማይገናኙ አዲስ የቋንቋ ቅያሬ አይደለም። ميونو سلازي اسلام راسو سي زي بوتالي الاستسلام لله بالتوحيد يتبالو يا ولاتم زمدنا تمسرتو زمدنا لا تمسرتو انا مالتنا نعم بتوحيد لله اج المستثنى وان نيو والاسلام مقبي بر لم يتوقوا الشهادتان الله بتنيا املاك مهون مسكرنا محمد عليه الصلاه والسلام يسوم التنيا مهوناتشون بمسكرنا ይሄ ያው በዋነኝነት ተውሂድን ያዘለቃል ነው ትልቁ ቁም ነገር ይህ ነው ማለት ነው ወልንቅያዱ ለሁ ቢጣዓ እሱን በመታዘዝ ደግሞ ታዛዥነትን ማንጸባረቅ ነው እናም ይህ አልንቅያድ የሚባለው ነገር የሚፈለግበት በልቡ አንድ ሰው የአላህን ትእዛዝ ለማክበር መወሰኑ እና ቃል መግባቱ ከሆነ ይሄ ናዕም የኢስላም መሰረት ነው ነገር ግን በእያንዳንዱ የአላህ ትእዛዝ ላይ የእሱን ትእዛዝ መፈጸም ማለት ተፈልጎበት አይደለም። ያ ተፈልጎበት ከሆነ የተፈለገው እዚህ ላይ ሙሉ የሆነው ኢስላም ነው ማለት ነው። ልክ እንደ ኢማን ሁሉ ኢስላምም የተሟላና ያነሰ ሊሆን ይችላል። መሰረት አለው። ከዛም ከፍ ብሎ ደግሞ ከዚህ መሰረት ያለፉ የሚሟሉ መሟያዎች አሉት እና ከመሟያዎቹ አንዱ ትእዛዛትን ሁሉ መፈጸም ነው። ስለዚህ በዚህ መልኩ ሊብራራ ይችላል ማለት ነው። ግልጽ ሆኖላችኋል። እንቅያድ ለሁ ቢጣዕ ለሱ በትእዛዝ የእሱን ትእዛዝ ለማክበር ታዛዥነት ማንጸባረቅ ስንል ታዛዥነት በተግባር ደረጃ የግድ በእያንዳንዱ ትእዛዝ ላይ መፈጸም ካለበት አንዳንድ ሰው ኢስላም ይሄ ስለሆነ ይህን ትእዛዝ ያልፈጸመ ካፊር ነው የሚል ግንዛቤ እንዳያሳድሩ ፈርቼ ነው። ተግባባ። ስለዚህ የተፈለገው በተግባር ደረጃ እነዚህን ትእዛዛት መፈጸም ከሆነ እያብራሩ ያሉት የእስላምን መሰረት ብቻ ሳይሆን በጥቅሉ የተሟላ የሆነውን ኢስላም አንድ ሰው ሙሉ ለሙሉ እጁን ለአላህ ሰጠ ማለት ለሱ ሙሉ ታዛዥ ሆነ ማለት ነው። ስለዚህ በዚህ መሰረት በሁሉም መስኮች ላይ ለሱ ታዛዥነቱን ካንጸባረቀና በተግባርም ካሳየ የዚህ ሰው ኢስላም ይህንን ካላደረገ መሰረታዊ የኢስላም መሰረቶች ካሟላው ሰው የበለጠ የተሟላ ነው። ነገር ግን አልንቂያድ የሚለው ቃል የተሻለው አተረጓጎም አልንቂያድ የሚለው ቃል እንዲሁ መታዘዝ ማለት ብቻ ሳይሆን ታዛዥነትን ማንጸባረቅ ነው። አንዳንድ ሰው ገና ከመሰረቱ አልታዘዝም የሚል አለ። ልክ እንደ ኢብሊስ ማለት ነው። ኢብሊስ አላህ እንደነገረን አባ ወስተክበር አይደለም፣ እምቢ ያለ ኮራ እና በዚህ መልኩ የአላህን ትእዛዝ አልፈጽምም በሚል በኩራት መንፈስ ገና ከመጀመሪያው የሚናገር ሰው ሙስሊም ይሆን አይችልም። አይደለም እና አልንቅያድ የሚለው እንግዲህ ቃል መግባትንና ታዛዥነት ማንጸባረቅን የሚያሳይ ነው። ስለዚህ ታዛዥነት ማንጸባረቅ የሚለውን ቃል የመረጡት ከዚህ አንጻር ነው። በቃ ታዛዥ መሆኑ ያንጸባርቃል። ምናልባት ስሜቱ አሸንፎት የአላህ ትእዛዝ ሊጥስ ይችል ይሆናል እንጂ ሁሌም ቢሆን ግን ለሱ ታዛዥ መሆን እንዳለበት ያምናል። ይህ መሰረታዊ አንድ የእስላም መገለጫ ነው። መሰረት ነው ማለት ነው። ማንም ሰው ሊኖረው የሚገባ አንድ መገለጫ ነው። ጠይብ በመቀጠል ምናሉ ወልበራአቱ ምን ሽርክ አንዳንድ እትሞች ላይ ወልኹሉሱ ሚነ ሽርክ የሚል ተጽፎ ታገኛላችሁ። አልኹሉስ ሚነ ሽርክ እና በርካታ ዑለማዎች ይህ ትክክል እንዳልሆነ ትክክለኛው መገለጫው ሙአሊፉም በሌሎች ቦታዎች ላይ ሌሎች ጽሑፎቻቸው ላይ ያብራሩት አልበራአህ ሚነ ሽርክ በሚለው ቃል መገለጽ እንደሚችል ተናግረዋል። አልበራአቱ ሚነ ሽርክ ታዲያ በሁለቱ መካከል ያለው ልዩነት ምንድን ነው? አልኹሉስና አልበራአ አልኹሉስ የሚያሳየው ከሽርክ መጥራትን ብቻ ነው፣ አለመፈጸምን ማለት ነው። ሽርክ ውስጥ ከሌለ አንድ ሰው ኸለሰ ሚነ ሽርክ። አልበራአህ ግን ከዛ ያለፈ ደረጃ ነው። አንተ መጥራትህ ብቻ ሳይሆን መጥራራትህንም ያሳያል ማለት በግልጽ ቋንቋ እኔ ከእናንተ አይደለሁም፣ እኔ እንደናንተ ከአላህ ውጭ ሌላን አላመልክም፣ እኔ ሙስሊም ነኝ የሚለውን ነገር መናገርና ከእነሱ የጠራ መሆንህን ማወጅ ማለት ነው። ልዩነቱ ግልጽ አይደለም። ይሄ ግድ ነው ይላሉ ሙአሊፉ። በተለያዩ ቦታዎች ላይ ይህንን አጥብቀው ይናገራሉ። ይሄ የሆነበት ምክንያት አላህ በተለያዩ ቦታዎች ላይ ነብያትንና ሌሎችን በዚህ በማዘዙ ነው። ፈኢን ተወለው ፈቆሉ ሻዱ ቢአና ሙስሊሙን የአንድ ራሱ በራአ ኢብራሂምን አስመልክቶ ኢና ቡራአኡ ሚንኩም ወሚማ ተዕቡዱነ ሚን ዱኒላህ እንዳሉ ነግሮናል። እናም ይህ ከሽርክና ከሽርክ ባለቤቶች መጥራት የሚለው ቃል ከሽርክ ከመጥራት ያለፈ ደረጃ ነው ማለት ነው። ተግባባን። ይህን የሚሉበት ምክንያት ከዚህ በፊት እንደጠቀምኩት በተለያዩ አጋጣሚዎች ከሙሽሪኮች ጋር አብረው እየኖሩ ከነሱ ጋር አብረው እየተዛመዱና በጥሩ ግንኙነት ህይወት እየመሰረቱ ነገር ግን ከሽርክ የማይከለክሏቸው እነሱን መስለው ተቀላቅለው የሚኖሩ የሚወቀሱ መሆኑን ለማሳየት ነው። የግድ ከሽርክ ብቻ ሳይሆን ከሽርክ ባለቤቶችም መጥራታቸውን የሚያሳይ ቃል መናገር እንዳለባቸው ለመጠቆም ፈልገው ነው ማለት ነው። ስለዚህ ይህን ማድረግ የግድ በቃል ብቻ እንዳልሆነ ደግሞ ማወቅ አለብን። ማለት البراءة من الشرك የግድ እኔ ከእናንተ ንጹህ ነኝ ምናምን በሚለው ቃል ብቻ አይደለም የሚገለጸው። ግልጽ በሆነ መልኩ ከነሱ የተለየ መሆንን የምንተንጸባረቅበት ንግግር ወይ ተግባር ይህንን ዓላማ ያስገኛል። ይህ ነው እንግዲህ ኢስላም በመቀጠል ያሉ ወህወ ሰላቱ መራቲብ ወህወ የሚሉት ዲኑን ነው دين الإسلام ብለዋል ሶስት እርከኖች አሉት አልኢስላም ወልኢማን ወልኢሕሳን ዲኑል ኢስላም ብለው እንደገና ኢስላምን ለምን ደገሙት የሚል ጥያቄ ሊነሳ ይችላል ያ በጥቅል ይዘት ሶስቱን የሚያካትት ስያሜ ነው አሁን ግን ኻስ በሆነ መልኩ ظاهر የሆኑ ተግባራትን የሚያሳይ ስያሜ ነው እንደዚህ አይነት ነገሮች በሐዲስም ይኖራል ወደፊት ኢንሻአላህ እንደምንገልጸው ማለት አንዳንድ ጊዜ እስላም ظاهر በሆኑ ንግግሮች ይገለጻል ኢማንም ራሱ እንደዚሁ በልብ ውስጥ በሚቋጠሩ የእምነት ርዕሶች ብቻ ሳይሆን ዛሂር በሆኑ ንግግሮችም እሱም ሊገለጽ ይችላል እናም ካገባቡ አንጻር የተፈለገበት መልእክት ወይ በቀጥታ ያይዘዋል ይህንን ነገር እንደሚይዘው ወይ ደግሞ በተዘዋዋሪ እንደሚያካትተው ለመጠቆም ነው ምክንያቱም እነዚህ ነገሮች በእውነት እንዲህ በጣም የተለያዩና የሚያገናኙ ነገሮች አይደሉም ተያያዥነት ያላቸው ናቸው። አንዱ ከሌላው ጋር የተዛመደ ነው። ስለዚህ አንዱ ሌላውን መጠቆሙ፣ አንዱ ሌላውን ማስያዙ አይቀርም። የመጀመሪያው አልኢስላም ነው። ሁለተኛው አልኢማን፣ ሶስተኛው ደግሞ አልኢሕሳን ነው። ሶስቱንም ኢንሻአላህ አለፍ ብለን ምንነታቸውን እንረዳለን። ቃል ወኩሉ መርተበቲን ለሃ አርካን፣ ሁሉም እርከን መሰረቶች አሉት ወይም ማዕዘናት አሉት። እንግዲህ ሩክን የሚባለው ዕለማዎች ዘንድ ማለ የተሰወሩ الشيء إلا به አንድ ነገር ወይም ሐቂቀቱ ሸይ የአንድ ነገር እውነታ ያለሱ ሊታወቅ የማይችልበት ነገር ነው ስለዚህ አንድ ነገር ሩክን ከሌለው ያ ነገርም የለም ማለት ነው ህልውናውን ያሳጠዋል ማለት ነው እና የእነዚህ ነገሮች ህልውና ከሚታወቅባቸው ዋና ዋና ማዕዘናት ወይም መሰረቶች መካከል አርካኖቹን አለፍ ብለው ሙአሊፍ ይጠቅሳሉ ማለት ነው فأركان الإسلام خمسة شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام ቀጥሎ ስለ ኢስላም ሲያብራሩ ፈአርካኑ ልእስላሚ ከምሰቱን የኢስላም መሰረቶች አምስት ናቸው አሉ ይሄ የታወቀ ርዕስ ነው ቃል ወደሊሉ ምን ሱነት ሐዲቱ ብኒ ዑመር ይሄ እንተ ጋር የለም መሰለኝ قال قال رسول الله صلى الله عليه وسلم بني الإسلام على خمس على كل حال إن الحديث تكسوال ቡኒ ኢስላሙ ዐላ ኸምሲን ኢስላም በአምስት ነገሮች ላይ ተገነባ አሉ መልእክተኛው ዐለይሂ ሰላቱ ሰላም። በአምስት ነገሮች ላይ ተገነባ ከተባለ እንደሚሰብሰው እንደ ማዕዘን ነው ማለት ነው። ይህ ሩክን የተባለው ነገር እና ይህንን ሲያብራሩ ምናሉ የመጀመሪያው ሸሃደቲ አን ላ ኢላሃ ኢላላህ ይህ እንግዲህ አጥፍ በያን ነው። ሸሃደቲ አን ኢላሃ ኢላላህ ያኒ መጅሩር ያደረግነው ለዛ ነው ማለት ነው። ሸሃደቱ ብለህ ብታነበውም ችግር የለውም። በነሕው አብዛኛውን ጊዜ የሆነ ተቅዲር ምናምን አይጠፋም طيب شهادة أن لا إله إلا الله وأن محمد رسول الله الله سبحانه وتعالى أنتني أملاك مهون ممسكر لا إله إلا الله لا نافية للجنس إله قد آه مبني على الفتح خبر له لا ناهي أين الخبر محذوف አይደለም ስለዚህ ምንድነው خبر المقدره حق لا إله حق إلا الله ብዙ ዑለማዎች እንደምታውቁት ላ ኢላሃ መውጁድ አይባልም ይላሉ ያንን ያሉበት ምክንያት ይህንን ካልክ ከእስላም ትወጣለህ ብሎ ለማስፈራራት አይደለም ግን ትክክለኛውን ትርጓሜ ለማብራራት ነው ብዙ ሰዎች ላ ኢላሃ መውጁዱን ኢላላህ በሚል መልኩ ሲተረጉሙት ብዙ ከአላህ ውጭ የሚመለኩ አሉ እና ይህ አምልኮ ሁሉ ያው ለአላህ እንደሚደረግ አምልኮ ነው ለሚል መደምደሚያ እንዳያመራ ነው። ምክንያቱም ፈጣሪና ፍጡር የተለዩ ነገሮች አይደለም። የምታየውም የማታየውም ነገር ሁሉ ፈጣሪም ፍጡርም ነው ብለው የሚያምኑ ወህደቱል ውጁድ እምነት ያላቸው ሱፊያዎች አሉ። ምንም ልዩነት የላቸውም። ስለዚህ ማንንም ብታመልክ ያው እና ያመለከው የሚል አቋም የሚያንጸባርቁ አሉ። ከእነሱ አቋም ለየት እንዴ ነው ለመጠንቀቅም ጭምር ነው። ከአላህ ውጭ አምላክ የለም ማለት እውነተኛ አምላክ የለም ማለት ነው ሌሎቹ እውነተኛ ካልሆኑ ያው አምላክ አይደሉም ማለት ነው ግን አምላክ የሚለው ስያሜ ሰዎች በሚያስቡት መሰረት ተሰጥቷቸው እናገኛለን ማለት የነሱ አማልክት ይባላል ቁርአን ላይ ለምሳሌ فما أغنت عنهم آلهتهم التي يدعون من دون الله من شيء فما أغنت عنهم آلهتهم አምላኮቻቸው ምንም አልጠቀሟቸውም ስለዚህ አምላኮቻቸው ብሎ አላህ Subhanahu Ta'ala ጠቁሟል እውነተኛ አምላክነት ተገብቷቸው ሳይሆን በእነሱ ግንዛቤ መሰረት ማለት ነው طيب ስለዚህ የላ ኢላሃ ኢላላህ ኸበሩ የተሻለው አገነዛዘብ እንደሚያሳየን ኸበሩ ሐቅ የሚለው ነው ወይም ደግሞ ይህንን የሚተካ ሌላም ቃል ካለ ችግር የለው ይሄ መንሱስ ዐለይህ አይደለም ምንድን ነው የሚቀደረው የሚለው ቁርአናዊ ሐዲስ አይደለም ምክንያቱም ማዕናው ማስገኘት የሚፈለገው ላ ናህያ ልልጅንስ ያኔ እንደተለመደው በብዛት ኸበሩ محذوف ይሆናል ይሄ አዲስ ነገር አይደለም ማለት ነው وشاع في ذا الباب إسقاط الخبر إذا المراد مع سقوطه ظهر طيب ሁለተኛው ወይም ሸሃደት ላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛ መሆናቸውን መመስከር ይህንን ያላደረገ ሰው ላኢላሃ ኢላላህ ቢል እንኳን ሙስሊም አይሆንም የእሳቸውን መልእክተኝነት ያላረጋገጠ ሰው ከአላህ ውጭ ሌላን አላመልክም ቢል እንኳን ሙስሊም ሊሆን አይችልም ወኢቃም ሰላህ ይህ ሁለተኛው ሩክን ነው ሰላትን ማዘውተር እና ተፈጻሚ ማድረግ ነው። ይህም ማለት እንዲሁ አንድ የሁለት የመስገድ ብቻ ሳይሆን ይህን ነገር በዘውታሪነት መስገድ ነው። ስለዚህ ኢቃም የሚለው ቃል ይህንን የሚጠቁመው ወይም ኢቃማ ተብሎ የሚጠቀስ ኢቃመት ሰላ አው ኢቃም ሰላ ሁሉም ይህንን የሚጠቁሙ ቃላት ናቸው። ወኢታኢ ዘካ ዘካንም መስጠት ነው። ዘካ እንደሚታወቀው በአመት አንድ ጊዜ ግዴታ የሚሆን ነው አንዳንድ ጊዜ አመት ላይ ሞላም ይችላል የተወሰኑ የገንዘብ አይነቶች ላይ ይህ ራሱን የቻለ መስፈርቶች ያሉት ህግ ነው ወሰውም ረመዳን ረመዳንን መጾም ወሐጅ ቤትላህ ልሐራም የአላህን የተከበረ ቤትን ሐጅ ማድረግ ማለት ያንን ፈልጎ ተጉዞ አላህ የደነገገውን ዒባዳ በዛ ቦታ መፈጸም ነው ይህም የሐጅ ዒባዳ ነው አንዳንድ ዘገባዎች ላይ عند البخاري ረመዳን መጨረሻ ነው ሐጅ አራተኛ ሆኖ ረመዳን መጨረሻ ተጠቅሷል። አለ ኩሊ ሐል ይሄ ብዙ ጉዳት የለው። እነዚህ የኢስላም መሰረቶች ናቸው ሲባል እነዚህ ካልተሟሉ ሙሉ ለሙሉ አንድ ሰው ከኢስላም ይወጣል ወይስ አንዳንዶቹ ናቸው ካልተሟሉ ከኢስላም እንዲወጣ ምክንያት የሚሆኑት? የመጀመሪያው ላይ ያው ጥርጥር የለም። ሻሃደት ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ይህ መሰረት ነው። ይህንን ያላሟላ ሰው ሙስሊም ሊሆን አይችልም። ጭራሽ አልገባም ወጣ እንኳን ማለት አያስፈልግም። ስላልገባ ወጣ አይባልም ማለት ነው። ሰላትን በተመለከተ በዑለሞች መካከል ኺላፍ አለ። ብዙ ሰለፎች ምን ሰሓበቲ ወገይሪሂም ሰላትን የተወን ሰው ከኢስላም የወጣ ካፊር ያደርጉታል። የተወ ስላችሁ እንግዲህ አሁን ለም ውጁብሃ ያኔ ይሄ ዋጅብ አይደለም ብሎ ከማስተባበል ጋር ከሆነ ሁሉም ዘንድ ካፊር ነው። ግን እንዲሁ የተወው ራሱ ካፊር እንደሚሆን ብዙ ሰለፎች አቋማቸው እንደሆነ ይታወቃል። ነገር ግን ከዛ በኋላ የመጡት ደግሞ ፎቃሃዎችን ስንመለከት በተለይ ደግሞ አራቱ መዝሀቦች ስናስተውል ከአራቱ መዝሀቦች አንጻር አብዛኛዎች የሚሉት ካፊር አይደለም ነው إلا مذهب الحنبلي ማለት ነው على كل حال ይሄ የኺላፍ ርዕስ ነው ዘካን በተመለከተም እንደዚሁ ዘካን በተመለከተ አንዳንድ ዑለማዎች ዘካን የተወው ካፊር ነው ያለ የተወሰኑት ደግሞ ዘካን ከማስተባበል ጋር ከሆነ ነው ካፊር የሚሆነው ይላሉ ሌሎች ደግሞ በእምቢተኝነት ስሜት አልሰጥም ብሎ ዋጅብ አይደለም ባይል እንኳን አልሰጥም ብሎ በግድ ማምጣት አለብ ብሎ የሙስሊሞች መሪ ከሱ ሊቀበል ሲፈልግ ወደ ውጊያና ራሱን ለመሰዋት መራ ይሄ ሙስሊም ሊሆን አይችልም ይላሉ። ልክ ከረሱላ ሰለም ህልፈት በኋላ በነበረው የአቡበክር ዘመን እንደተከሰተው ማለት ነው። በዛን ዘመን ከኢስላም የተቀለበሱ ሰዎች ሶስት አይነት ናቸው የተወሰኑት ሙሉ ለሙሉ ተቀልብሰው ወደ ነበሩበት ኩፍር ጨፌ የተመለሱ ናቸው። የተወሰኑት ደግሞ ሙሰይለማን የተከተሉ አሉ። ሙሰይለማ የሚባል ነብይ ነኝ የሚል ነው። ልብ ረሱል ነብይ አይደሉም አይልም እኮ ታውቃላችሁ አይደል? አንተም ነብይ ነህ እኔም ነብይ ነኝ ነው የሚላቸው ለረሱል ሰለላሁ ዐለይሂ ወሰለም። ተግባባን። እንደዚህ አይነት አሉ። የተወሰኑት ደግሞ ዘካን የከለከሉ አሉ እና ዘካን የከለከሉትን አስመልክቶ ይህንን ዘካ ከመከልከል ጋር ኢዛ ቃተለ ዐላ መንዒሃ ይሄኛው ካፊር ስለመሆኑ የሰሓቦች ስምምነት እንዳለ የጠቀሱ አንዳንድ ዑለማዎች አሉ ላ ሊአነሁ መነዐ ኢታእሃ ሙጀረድ አለመስጠት ብቻ ሳይሆን ካለመስጠት አልፎ በዚህ ላይ የተጋደለ ከሆነ የሙስሊም እንዳልሆነ የሚጠቅሱ አሉ ረመዳን አስመልክቶ እንደዚሁ ኪላፍ አለ ግን አብዛኛዎቹ ዑለማዎች እንደሚታወቀው ረመዳን ጾምን ያልጾመ ሰው ትልቅ ወንጀል ቢፈጽምም ካፊር አይሆንም ነው የሚሉት ሐታ ዘካን ማስመልክቶ አብዛኛዎቹ ዑለማዎች ካፊር አይሆንም ነው የሚሉት ምክንያቱም ፊ ሰሒህ ሙስሊም ሐዲስ አቢ ሁረይራ ላይ መልእክተኛ ዓለይሂ ሰላቱ ወሰላም ዘካን የከለከለ ወይም ያልሰጠ ሰው ቅጣትን በጠቀሱበት አጋጣሚ እንደዚህ እንደ አይነት ቅጣት ያጋጥመዋል ካሉ በኋላ ثم يرى سبيله اما الى الجنه واما الى النار ብለዋል ከተቀጣ በኋላ ቂያማ ቀን ከዛ መንገዱን ይጠቆማል ወይ ወደ ጀነት ወይ ደው እሳት ይብላል እንግዲህ ካፊር ወደ ጀነት የሚያመርበት ምንም ኢህቲማል ወይም ደግሞ እድል የለው። ሐጅንም የተወ ካፊር እንደሚሆን አቅሙ ኖሮት ማድረግ ያልፈለገ ሰው ካፊር እንደሚሆን የተናገሩ አሉ። ግን አብዛኛዎቹ ዑለማዎች ይህንን አይቀበሉ። ስለዚህ እነዚህ ነገሮች ሩክኖች ናቸው ሲባል የእስላም ዋነኛ መገለጫ ናቸው ለማለት እንጂ እንደ ሽሩጥ አይደሉም። ምክንያቱም ሸርጥና ሩክን ይለያያል። ሸርጥ ምንድን ነው? ሸርጥ አንድ ነገር ከመሆኑ በፊት የሚከሰት ነገር ነው። እናም ይሄ ነገር ከሌለ በሸርጡ ላይ የሚገነባው ነገርም አብሮ የለም ማለት ነው። ነገር ግን ሩክን የዚያ ነገር አካል ነው። ጠብዓን ይሄ ኺላፍ አለበት፣ ግን ዐይንደል ጀምሁር የዚያ ነገር አካል ነው። ሩክን ሶላ ስንል እንግዲህ ወይም አርካን ሶላ ስንል የሶላት አካላት ናቸው። ሩኩዕ፣ ሱጁድ እያለ የምንጠቅሳቸው ልክ እነዚህ ሁሉ እነዚህ የእስላም መገለጫ አካላት ናቸው። እናም እነዚህ ሙሉ ለሙሉ ባይሟሉ እንኳን በተወሰነ መልኩ የእስላም መገለጫ ተገኝቷል እና ሰውየው ምንም እንኳን ከባድ ጥፋት ውስጥ ቢዘፈቅም የክህደት እርከን ላይ አልደረሰም የሚሉ በርካታ ናቸው ማለት ነው فدليل الشهادة قوله تعالى شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم ومعناها لا معبود بحق إلا الله قال فدليل الشهادة قوله تعالى شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم أو نزي من لكسواتشو من رجوات كقرآن ብቻ የሚወሱ ናቸው ከዛ በኋላ ደግሞ ከሐዲስ የሚጠቅሷቸው የተወሰኑ መረጃዎች ይኖራሉ ማለት ነው እናም አላህ ብቸኛ እውነተኛ አምላክ እንደሆነና መልእክተኛው ዐለይሂ ሰላም የእሱ መልእክተኛ እንደሆኑ መመስከር ተገቢ መሆኑን ከሚያሳዩ መረጃዎች መካከል አንዱ አላህ በቁርአኑ ያሰፈረው አንቀጽ ነው። ሸሂደ አላሁ አነሁ ላ ኢላሃ ኢላሁ ከአላህ በቀር እውነተኛ አምላክ እንደሌለ አላህ መስክሯል። ይሄ አላህ ምስክርነት ነው። ወልመላኢከቱ መላኢካዎችም እንደዚሁ መስክረዋል ማለት ነው። ወኡሉል ዒልሚ የእውቀት ባለቤቶችን ብዙ ዑለማዎች የእውቀት ባለቤቶችን አላህ በዚህ ቦታ ላይ ምስካሪያቸውን ከሱ ከታላቁ ጌታና ከመላእክቶች ምስክርነት ጋር አብሮ አቆራኝቶ መጥቀሱ ትልቅ ክብር እንደሆነ ይጠቁማል። ከዚህ የበለጠ ትልቅ ክብር የለም። ያውም ደግሞ በተራ ርዕስ ላይ አይደለም። ይሄ የሚመሰከርበት ርዕስ ራሱ ከባድ ርዕስ ነው እና አላህ ይህንን አስመልክቶ የመላእክቶችን የራሱንና የመላእክቶችን ከጠቀሰ በኋላ የእውቀት ባለቤቶችን ምስክርነት ማስከተሉ የነሱን ታላቅ ደረጃ እንደሚጠቁም ጥርጥር የለውም። ቃኢመን ቢልቅስጥ ይሄ የሚመለሰው ወደ አላህ ነው። አላህ ስብሓነሁ ወተዓላ በፍትህ ላይ የቆመ ሆኖ ማለት ፍትህን የሚፈጽምና ፍትህን ተግባራዊ የሚያደርግ ሆኖ ማለት ነው። እናም ምስክርነቱ ከዚህ ጋር የተገናኘ ነው ማለት ነው። ለምን? ምክንያቱም ተውሂድ አድል ነው። ተውሂድ አላህን በብቸኝነት ማምለክ አድል ነው። የሚገባውን ነገር ለሚገባው መስጠት አድል ወይም ፍትህ አይደለም እንደዛ ማለት ነው። አምልኮ የሚገባው ለአላህ ስለሆነ ለሱ ብቻ መዋል ፍትህ ነው። በተቃራኒው ደግሞ شرك يتوحيد تقاراني هنا شرك يبدل تشلو تلك بدل إن الشرك لظلم عظيم لمن ظلم مباله وضع الشيء في غير موضعه هنا أنت النقر يعلبو توما تربنا أملكو لالله يتقبى لا فطورا لا دكامو تفطورا موال تلك شكر موال كترو من كاسون سيكواتش لا إله إلا هو العزيز الحكيم يعني كسو بكر أشنا في أنه طبعا يكون جيتا بكر أملاك يلن العزيز الله سبحانه وتعالى የበላይና አሸናፊ ነው። አዚዝ የሚለው ቃል ሁል ጊዜ አሸናፊ ተብሎ ይተረጎማል። ግን ከዛ ያለፉ በርካታ ትርጉሞች አሉት። እብኑል ቀይምና ከዛም በፊት ሌሎች እንደጠቀሙት ዒዛ ወይም አዚዝ የሚለው ሶስት ነገሮችን ያካትታል። አንደኛው ዒዘት አልምትናዕ፣ ሁለተኛው ደግሞ ዒዘት አልቀህር ወልገለባ፣ ሶስተኛው ደግሞ ዒዘት አልቁዋ። ዒዘት አልምትናዕ ማለት አላህ የበላይ በመሆኑ ማንም ሊደርስበት አይችልም። ማሰብም ራሱ አይችልም። አላህን አጠቃለው አላህ ላይ ደርሳለሁ ብሎ የሚያስብ የለም። አላህ ደግሞ አንድን ነገር ሲያደርግ እንደዚሁ እንደ ሰዎች አይደለም። ከመቃት ፈደምደመ ዐለይሂም ረብሁም ቢዘንቢሂም ፈሰዋሃ ወላ የኻፉ ዑቅባሃ። ሰው ቢሆን የሆነ ነገር ላይ ጥቃት ካደረሰ ሌሎች ላይ ቅጣት ወይም ጥቃት ካፈጸመ ስጋት አይለቀውም። ይበቀሉኛል ብሎ ይፈራ ይሆን የለ። አላህ ግን እንደዛ ወላ የኻፉ ዑቅባሃ የዕዘት ልምትናዕ ነው ሁለተኛ ደግሞ ዕዘት ልቃህር ወልገለባ የአሸናፊነት አንድ መገለጫ ሆነው ማለት ነው ሶስተኛው ዕዘት ልቆዋ ይሄ ከኃይሉ እና ከችሎታው ጋር የተገናኘ ነው ማለት ነው ወሁወ ልዓዚዙ ፈለን ዩራመ ጀናቡሁ አና ዩራሙ ጀናቡ ዚ ሱልጣን وهو العزيز القاهر الغلاب لم يغلبه شيء هذه صفتان وهو العزيز بقوة وهو العزيز بقوة هي وصفه فالعز حينئذ ثلاث معاني طيب الحكيم እሱ ጥበበኛ እንደሆነ ብቻ ሳይሆን ፍርዱም ለሱ ብቻ እንደሆነ ያሳያል። ያኒ ህክማንን ሕክምንም የሚያካትት ነው ማለት ነው። እንደሚታወቀው ዐዚዝ የሱ አንድ መገለጫ ነው። ምልአትን ያሳያል፣ የበላይነትን ይጠቁማል። ሐኪም የሚለውም እንደዚሁ ይጠቁማል። ሁለቱ ስሞች ደግሞ እንደዚህ ሲቆራኙ ለየብቻ ከሚጠቁሙት ትርጉም ባለፈ ሌላ ሶስተኛ የሆነ ምልአትን ያሳያሉ፣ ያንጸባርቃሉ። ለምን እንደ በፍጡራን ዘንድ ዒዛሃል አይደለም አንዳንድ ሰዎች ዒዛ ይኖራቸዋል። ግን አንዳንድ ፍጡር ዐዚዝ ከመሆኑ ጋር ግን ሕክማ የለውም። ሌሎች ደግሞ አንዳንድ ጊዜ ሕክማ ይኖራቸዋል፣ ግን ያለ ዒዛ ነው አይደለም። አላህ ግን ሁለቱን አቆራኝቶ ዒዛውን በሕክማ የሚፈጽም ነው ማለት ነው። ቃለ ወመዕናሃ ላ መዕቡደ ቢሐቅን ኢለላህ በእውነት ከእሱ ከአላህ በቀር የሚመለክ ጌታ የለም። من الله لا إله نافيا جميع ما يعبد من دون الله إلا الله مثبتا العبادة لله وحده لا شريك له في عبادته كما أنه ليس له شريك في ملكه وتفسيرها الذي يوضحها قوله تعالى وإذ قال إبراهيم لأبيه وقومه إنني براء مما تعبدون إلا الذي فطرني فإنه سيهدين وجعلها كلمة باقية في عقبه لعلهم يرجعون ولا إله نافيا لا إله የሚለው ናፊ ሆኖ ምክንያቱም ልብ በሉ ከዚህ በፊት ተውሂድ የሚለው ነገር ወይም አንድ ነገር ከተውሂድ ከሸሪዓም ውጭ ባሉ ነገሮች ላይ መነጠል ካስፈለገ ይህንን መልእክት ማስገኘት የምትችለው ሁለት ነገሮችን ስታሟላ ነው ነፊና ኢስባት ያስፈልጋል ተግባባል ስለዚህ አሁን አምልኮን ለአላህ ብቻ መገደብ ከፈለግን አንደኛ አላህ አምልኮ የሚገባ መሆኑን ማረጋገጥ አለብን ሁለተኛ ደግሞ ከሱ ውጭ ያሉት ማምልኮ እንደማይገባቸው መረጋገጥ አለብን። ሁለቱ ከሌሉ ተውሂድ የለም፣ መነጠል የለም ማለት ነው። ተባባል። ለዚህ ነው ዑለማዎች ይህን ነገር ትኩረት ሰጥተው የሚያነሱት እና ላኢላሃ ኢለላህ ናፊ ሆኖ የቀረበ ነው። ናፊየን ጀሚዐ ማ ዩዕበዱ ሚን ዱኒላህ ከአላህ ውጭ የሚመለከውን ሁሉ ነፍ የሚያደርግ ሲሆን ኢለላህ ደግሞ ሙስቢተን ልዒባደተ ሊላሂ ወሕደሁ ላ ሸሪከ ለህ ዒባዳ ለአላህ ብቻ የሚያረጋግጥ ሆኖ ነው ማለት ነው። አንዳንድ ሰዎች እዚህ ላይ የሚያነሱት አለ፣ በኪታቦችም ላይ ይጠቀሳል። ጠይብ ላኢላሃ ኢለላህ ሲባል ላኢላሃ የሚለው ውስጥ አላህ ገብቶ ነው ከዛ በኋላ ስትና ይደረገው ወይስ አይደለም? ይሄ የሚገርመኝ ክርክር ነው። ፊል ይሄ እኮ አንድ አረፍተ ነገር ነው። ገብቶ ወጥቶ የሚባል ነገር የለም እዚህ ውስጥ። መልእክቱ ግልጽ ነው አይደለም? ላኢላሃ ኢለላህ በመሰረቱ እውነቱን ለመናገር ላኢላሃ ሲባል እዚህ ውስጥ አይገባም። እንዴት ይገባል? አንዳንድ ሰው ለሰዎች ተውሂድን ማብራት ሲፈልግ መጀመሪያ ነፊ አለ፣ ከዛ ኢስባት አለ። ስለዚህ ላኢላህ ስትል አምልኮ ለማንም እንደማይገባ መጀመሪያ ማረጋገጥ አለብህ፣ ለአላህም ቢሆን ይላል። ከዛ በኋላ ደግሞ ኢላላህ ስትል ለአላህ ብቻ ታረጋግጠዋለህ። ምን አይነት አቅልያ ነው ይሄ? ለአላህም ቢሆን አምልኮ እንደማይገባ አረጋግጥ። እንዲህ አይነት ነገር የለም። ተግባባን? ይገባል ይወጣል የሚባል ነገር የለም። እዚህም ላይ ይሁን ሌሎች ነገሮች ላይ እስቴትና የተያያዘ ነገር ነው። አንድ ሰው ኢላላህ የሚለውን አስቦት ነው ላኢላህ ኢላላህ የሚለውን የሚናገረው አይደለም እንዴ? ተግባባ? ስለዚህ ልክ እንደ ቤት ገባ ወጣ የሚባል ነገር የለም እዚህ ውስጥ ይሄ ቃል ነው መልእክት ነው መረዳት ነው የሚያስፈልገው طيب مثبتا العبادة لله وحده لا شريك له في عبادته كما أنه ليس له شريك في ملكه زي لا يوسف من إلى مجمل لا مالتنا لا معبود بحق إلا الله قال بها أيوة حد النفي من الإثبات أيوة يا نفي كإثبات ጋር አቆራኝተን ልዩነቱን እንግዲህ የምናረጋግጥበት ሐድ ድንበሩ መሰረቱ ማለት ነው ወይም ማረጋገጫው መለያው ብለው ነው ይህን ያሰፈሩት ማለት ነው ላኢላላህ የሚለው ናፊ ነው ኢላላህ የሚለው ደግሞ ኢስባት ነው እና ነፍ የሚደረገው ከአላህ ውጭ ካሉት ነው እንጂ አላህ አምልኮ እንደሚገባ ሁሉም ያውቃል እናም አላህ በስልጣኑ ተጋሪ እንደሌለው ሁሉ በአምልኮቱም ምንም ተጋሪ የለውም ማለት ነው قال وتفسيرها الذي يوضحها የላ ኢላሃ ኢላላህ ተፍሲር ማብራሪያው የሚያብራራው እውነታውን የሚገልጸው ማብራሪያው ምንድነው? ቀውሉሁ ተዓላ አላህ ያሰፈረው ቃል ወኢዝ ቃለ ኢብራሂሙ ሊአቢህ ወቀውሚህ ኢነኒ በራኡ ሚማ ተዕቡዱን። አሁን ላኢላሃ ኢለላህ ሙአልፉ ያብራሩበትን ነገር አይተናል። ነፊና ኢትባት እንዳለው አምልኮ ለአላህ ብቻ እንደሚገባ ከአላህ ውጭ ላይ ደግሞ እንደማይገባ እና ይህንን የሚያብራራ አልፎም ተርፎ ኢስላምን ራሱ በራአቱ ምን ሽርክ የሚለውን በተለይ ነጥብ የሚያብራራ አንቀጽ ነው ያሰፈሩት ሙአሊፉ ወኢዝ ቃለ ኢብራሂሙ ሊአቢሂ ወቀውሚሂ እነኒ በራኡ ሚማ ተዕቡዱን ኢብራሂም ለአባታቸውና አባታቸው ያው ኩፍር ላይ ስለነበር እና ለህዝቦቻቸው እኔ እናንተ ከምትገዙት የጠራ ነኝ ባሉ ጊዜ ይላል إذ እንግዲህ ظرف ን ነው የሚያመለክቱ ስለዚህ ሁል ጊዜ ወይም አብዛኛው ጊዜ ዑለማዎች ከዚህ በፊት اذكر የሚለውን تقدير ያደርጋሉ እና ሰው إذ የሚለውን ተፍሲር ለኡዝኩር ሲሉት إذ የሚለው اذكر የሚለው አጭር ገለጻ ይመስላል ራሱ لا إذي توقع إذن ظرفنا قال أذكر إمي لو نفس لما وراني إمي التقديرنا نجي إذ ترقمين للمسلم من قال إبراهيم إنني براء بتأكيد نجوم إنني أني برقت يتأرهني براء إمي لو أصله مصدر نو مصدر رمو وسط مهني شلال لزينو بزم قطر يهون أنت سو ومن تلامة نتينو سيتم يهون وانت براء بميلو كان متكاسي شلال مصدر سلونا ما أعلم ونعت بمصدر كثيرة فالتزموا الإفراد والتذكيرة قال إنني براء مما تعبدون إلا الذي فطرني فإنه سيهدين إنني براء مما تعبدون የሚለው ነፊን ያመለክታል አይደል ከአላህ ውጭ የሚመለክ ሁሉ አምልኮ ትክክለኛ እንዳልሆነ ያሳያል ስለዚህ አምልኮ ለማን ብቻ ነው የሚገባው ለአላህ ስለዚህ ምናል ኢላ ለዚ ፈጠረን ያ የፈጠረኝ ካልሆነ በቃ አምልኮዬን ለሱ ብቻ ነው ማደርገው እነዚህ ሰዎች ይህን ያሉበት ምክንያት ይላሉ እነዚያ የኢብራሂም ህዝቦች ሌሎችን ጣዖታት እንደሚያመልኩት ሁሉ አላህንም እንደሚያመልኩ ይሞግቱ ነበር። ስለዚህ እሳቸው ከሁሉም የጠራሁ ነኝ ካሉ በኋላ ከማን በቀራሉ? ኢለ الذي ፈጠረኝ የፈጠረኝ ካልሆነ ፈጠረ ማለት ማስገኘት ማለት ነው አስሉ። فإنه سيهدين እሱ እኔን ይመራኛል ይመራኛል ወደ አላህ የማደርገውን ጉዞ አስተካክሎ ይመራኛል። قال وجعلها كلمة باقية في عقبه ይቺ ንግግር የምትቀር ቃል አደረጋት በሱ ዝርያዎች ማለት ነው ፊ ወደ ኋላ የምትቀር አደረጋት ለዓለሁም የርጅዑን እንዲመለሱ ስለዚህ ኢብራሂም ይህንን የተውሂድ መርሆ ተናግረው ለህዝቦች አስተምረው ሲያልፉ ይህ አስተምሮታቸው ይሄ የተናገሩት መርሆ እንዲቀጥል በህዝቦች መሃል እንዲሰርጽና እንዲተላለፍ አላህ አደረገ ማለት ነው ምክንያቱም ከእሳቸው በኋላ የመጡ ብዙ ህዝቦች እሳቸው እንደሚከትሉ ይሞግቱ ነበር ሐታ አረቦች ራሱ በረሱል ላ ስለም ጊዜ የነበሩት እነዛ ከሃዲያን ጣዖታውያ የኢብራሂም መንገድ እንደሚከተሉ ይሞግቱ ነበር ለዚህ አላህ Subhanahu Ta'ala በቁርአን ላይ ደግሞ ደጋግሞ የኢብራሂምን መንገድ መከተል ምን እንደሆነ የሚጠቁማቸው ስለዚህ እነሱ ከዚህ ስህተታቸው እንዲመለሱ ምን አደረገ አላህ Subhanahu Ta'ala ይሄ የሚቀር አደረገ በእነሱ መካከል የሚቀር አደረገ ለዓለሁም ይርጂዑን እነሱ ይመለሱ ዘንድ ይላል ከሌለ ነው ነገሮች ጋር ማለት እንዴት የሚገኙ የሚመለኩ ነገሮች ስለተገኙ አይደለም አይስኬድም የተባለ ሄዳል ካልን ከዛ እንዴት ይሆናል ማለት ነው? ተገኝቶ የለም ወይ ያስኬዳል እኮ ያኔ ያስኬዳል ማለት ከሰውየው ንግግር አንጻር ነው። ሰውየው የሚፈልገው ምንድን ነው? ሐቅ የሆነውን ኢላህ ነው አይደለም? ስለዚህ እውነተኛ አምላክ የለም ከአላህ በቀር ካለ ችግር የለም። ምክንያቱም ኢላህ ሲባል ራሱ የሚፈለግበት እዚህ ቦታ ላይ እውነተኛ አምላክ ነው። አላህ ራሱ ቁርአን ይሄ ላኢላህ ኢላ የሚለው እኮ ሐቅ የሚለውን እኛ ለማብራራት እንጂ የምንጠቀምበት ውስጡ የለም አይደል ላኢላህ እኮ ነው የሚለው ሸሃዳም ላይ እንደዛ ነው ያለው የትም ቦታ ተሸኩር ስናደርግ ሁሉም ቦታ ላይ አይደል ላኢላህ ነው የሚለው ስለዚህ እዚህ ላይ የሚፈለግበት ምንድነው እውነተኛ አምላክ አይደል خلاص አንድ ሰው ላኢላሃ መውጁድ የሚለውን ሲናገር ያሰበው መልእክት ነው ዋና ተጽዕኖ የሚያሳድረው ማለት ነው እሱ ያሰበው ያኒ ሐቅ የሆነ ኢላህ የለም የሚለውን ከሆነ ትክክል ነው ግን ያው ሰደ ሊዘሪዓ ሌሎችን መልእክቶች እንዳያመለክት ብለን የምንከለክለው ነገር ነው። ዋናው መልእክቱ ነው። ግን ለፍዶ ራሱ አንድ ሰው ጥሩ መልእክት ቢያስብበት አሻሚ የሆነ ነገር መተው ተገቢ አይደለም። ከሱ አንፃር ነው። ስለዚህ ቅድም እንደተነጋገር ነው ላኢላሃ ኢላላህ የሚለው የተውሂድ ቃል ነፊና ኢትባትን ያዘለ ነው። ላኢላሃ የሚለው ነፊ ነው። ከአላህ ውጭ ያሉ ሁሉ ሊመለኩ እንደማይገቡ የሚያሳይ አፍራሽ ቃል ነው ማለት ነው። ይህ የሚያፈርሰው ከአላህ ውጭ ያሉት ተመላኪዎች አምልከው እንደማይገባቸው እንጂ ከአላህም አምልኮን እየወሰድን አይደለም። እንደዛ የሚባል ነገር የለም። ምክንያቱም እስቴትና ሁል ጊዜ ሙተሲል ነው አይደለም የሚሆነው። ሐታ ሌላው ቀርቶ ዓምና ኻስን አስመልክቶ አንዳንድ ዑለማዎች እንደሚሉት አሙን ኡሪደ ቢል ኹሱስ ወዓሙን መኽሱስ እያሉ የሚከፋፈሉት ሙተቀዲሞች ዘንድ ራሱ አይታወቅም። ምክንያቱም አንድ ጥቅል ቃል ተናግረው ከዛ በኋላ ያንን ነገር ማስወጣት ማለት ሀሳብ መቀየር አይደለም፣ ወይም ደግሞ ነስኽም አይደለም። ነስኽ ነው ከተባለ የሌላ ርዕስ ነው የሚሆነው ማለት ነው ከዚህ በበለጠ መልኩ ደግሞ ይህን የሚያብራራው እስቲትና ሙተሲል ሲሆን እስቲትና ሙተሲል ብቻ ነው የሚሆነው እናም ላኢላሃ ኢላላህ ሲባል አንድ አረፍተ ነገር ነው ስለዚህ ኢላላህ ስንል ይህንን ለአላህ እንደምናረጋግጥ እያወቀን ነው ላኢላሃ ኢላላህ የሚለውን ምንጀምረው አይደለም ቃሉን የምናነሳው طيب ይህንን የሚያብራራው የአላህ ንግግር በሙአሊፉ እንደተጠቀሰው وتفسيرها الذي يوضحها قوله تعالى وإذ قال إبراهيم لأبيه وقومه إنني براء مما تعبدون إبراهيم لا باتاتنا لا هزباتشو እኔ እናንተ ከምታመልኩት የጠራሁ ነኝ ባሉ ጊዜ ያንን አውሳ እያለ ነው አላህ ኢላ ለዚ ፈጠረኒ ፈኢነሁ ሰየህዲን ያ እኔን የፈጠረኝ ከሆነው በቀር እሱ እኔን ይመራኛልና ስለዚህ የኢብራሂም ሰዎች አላህንም ሌሎችንም አንድ ላይ ሊያመልኩ ይችሉ ይሆናል ነገር ግን እናንተ ከምታመልኩት ሁሉ እኔ የጠራሁ ነኝ ብለው በግልጽ ተናግረው ከአላህ በቀር ሲሉ እዚህ ላይ ተውሂድን አረጋግጠዋል ማለት ነው። ምክንያቱም ተውሂድ የግድ ነፊና ኢስባትን ያዘለ መሆን ይገባዋልና እናም ይህንን የተውሂድን መርሆ አላህ ስብሐነሁ ወተዓላ በእሳቸው ዝርያ ውስጥ የሚቀር ቃል እና መርሆ አደረገው ማለት ነው።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 ቁሟል እያለን ነው ስለዚህ አንድ ሰው የሚከራከረው እኔ ባለው ሁጃ ከሁለት ቡድኖች ውጭ ሌሎች ላይ መጽሐፍ የወረደ ቢሆን ኖሮ በዚህ ቦታ ይጠቀስ ነበር ማለት ነው። እና እነሱን አስመልክቶ አላህ ምን እንድንላቸው አዘዘን? ሁለተኛውን አዘዘን። ያም እዚህ ውስጥ እንገባለን። ተዓለው ኢላ ከሊመቲን ሰዋ፣ ወደ አንድ የጋራ ቃል ኑ በላቸው። ከሊመቲን ሰዋ፣ ሰዋ የሚለው መስደር ነው። ስለዚህ ከሊማ የሚለው ሙአነፍ ቢሆንም ሙጃዝን ሙአነፍ ቢሆንም ወስፍ ሊሆነው ይችላል። ከሊመትን ሰዋ ከሊመትን ሰዋ ማለት አንድ የምንሆንበት የሚያስማማን የጋራ ነጥብ ላይ እንምጣ ማለት ነው። ያው ለትክክለኛ የሆነ አንድነት ወደ ጋራ ነጥብ መሰባሰብ በእውነት ላይ የተመሰረተ ነው። ስለዚህ ምንድነው ይሄ ከሊመትን ሰዋ የተባለችው ምንድነው? እዚሁ ላይ ያብራራው ከሊመትን ሰዋ በይነና ወበይነኩም። ልብ በሉ ይህንን ነገር አሁን እዚህ ላይ የሚጠቀሰውን ነገር እነዛ ካህዲያን ራሱ በጥቅሉ ያምኑበታል። አፈጻጸም ላይ ግን ይህንን ይካልፋል። ከዚህ አንጻርም ነው ከሊመት ሰዋኤር ቃል አላ ነዕቡደ ኢላላህ ከአላህ በቀር ሌላን እንዳናመልክ። ይህን አስመልክቶ ቀጥታ በቀጥተኛ ቃል መጻረር ይቻላቸዋል፣ ይከብዳቸዋል። ያደረጉ አሉ ኩፋር ቁረይሽ ከአላህ ውጭ ሌላን አታምልኩ ሲባሉ ሌሎችንም እናመልካለን ብለው በግልጽ የተቃረኑ አሉ። ግን አህለል ኪታብ ከዚህ ይለያሉ። የኪታብ ባለቤቶች ናቸው። የተውሂድ ቅሪት የሆኑ አንቀጾች አሉ በጽሁፎቻቸው ላይ እና በዚህ የተነሳ አላ ነዕቡደ ኢላላህ ከአላህ በቀር ማንም እንዳናመልክ ሲባሉ ይህንን ቀጥታ መጻረር አይቻላቸውም። ወላ ኑሽሪከ ቢሂ ሸይአን በሱም ማንንም ላናጋራ ምንንም ላናጋራ ማለት ነው። ምክንያቱም የተውሂድ መገለጫ የሚሟላው ከሽርክ ስንርቅ ነው። ወላ ኑሽሪከ ቢሂ ሸይአን ምንም ቢሆን ወላ የተኺዘ ባዕዱና ባዕዱን አርባበ ሚን ዱንላህ ከፊላችን ደግሞ ከፊላችንን ከአላህ በታች ጌቶች አድርጎ እንዳይዝ እንስማ። በቃ ሁላችንም ፍጡራን ነን። ስለዚህ ፍጡራን ደግሞ ፈጣሪ ብቻ ነው የሚያመልኩት በዚህ እንስማማ ተባባን በላቸው ነው ይህንን እሺ ብለው ከተቀበሉ የግድ እንግዲህ ሙስሊም ሊሆኑ ነው ምክንያቱም ይህንን ተግባራዊ የሚያደርገው እምነት እስላም ብቻ ነው ካልተቀበሉስ ፈኢን ተወለው እምቢ ፊታቸውን አዙረው ከሄዱ እምቢተኝነትን ካንጸባረቁ ፈቁሉ ምን እንላቸዋለን እነሱ ይሻዱ ቢአና ሙስሊሞን እኛ ሙስሊሞች መሆናችንን መስክሩ ይህ ምንን ያሳያል አልበራአ ምን ሽርክ ወአህሊህ ልክ ኢብራሂም ነን በራኡም ሲሉ ይህም በራ እንደሚያሳየው ሁሉ ይሄኛውም ይሄንን ያሳያል። ስለዚህ በእነዚህ አንቀጾች ላይ ተውሂድን እናገኛለን። ተውሂድ ማለት ደግሞ በነፊና በኢስባት በኩል የሚረጋገጥ ነው። አምልኮን ለአላህ ብቻ መገደብ ሲባል ከአላህ ውጭ ያሉት አምልኮ እንደማይገባቸው እሱ ደግሞ እንደሚገባው እንደሚገባው ማረጋገጥ ነው። በእነዚህ አንቀጾች ላይ እነዚህ መልእክቶች እናገኛለን። ከዚህም አልፎ ተርፎ ከሽርክና ከባለቤቶቹ መጥራትን የሚያሳይ ንግግርን እንደዚሁ እንገነዘባለን ማለት ነው ቃል ودليل شهادة أن محمد رسول الله قوله تعالى لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم ومعنى شهادة أن محمد رسول الله طاعته فيما أمر وتصديقه فيما أخبر واجتناب ما نهى عنه وزجر وأن لا يؤبد الله إلا بما شرع ودليل الشهادة آه، ودليل شهادة أن محمد رسول الله وإن أنتقر ودليل أن محمد رسول الله أنا مستني ميلو شهادة ميلو ألا أيوة طيب ودليل شهادة أن محمد رسول الله قوله تعالى محمد يا الله من يتنم هناك ما مسكر دمو هي قديت أنا إهنا يميتكم مرجع يا الله قال مي توس تلا يا الله قال لقد جاءكم رسول من أنفسكم عزيز عليه ما عنتم برقد كراسة هنا ما يتنيا ما تولى እንደኛው ሰው ናቸው በተለይ ደግሞ ይሄ ንግግር ቀጥታ የሚመለከተው አረቦችን ወይም ቁረይሾችን ከሆነ ከማን ይበልጥ የሚያውቁት የራሳቸው ዘር የሆነ መልክተኛ ከመካከላቸው ተነስተዋል አላህ የላከው መልክተኛ ስለዚህ ያሪፉነ ሲድቀሁ ወአማነተ ያኒ እውነተኛ መሆናቸውን ታማኝ መሆናቸውን የመሳሰሉትን ሁሉ የሚያውቁት ሰው ተነስተዋል ማለት ነው ስለዚህ ነው እነሱ በፊት የሚሰይሟቸው በእንዲህ አይነት ስያሜ ነበር ሳድቅ አሚን እያሉ ነበር የሚጠሯቸው አዚዙን ዐለይህ ማ ዐኒቱም የምትቸገሩበት ነገር የሚጸናበት ያው የሚጠናበት ያኔ ሙስሊሞች ላይ ችግር ሲደርስ ሐታ ሙስሊም ያልሆነ ወገኖች ራሱ ኢስላምን ትተው ወደ ኩፍር ሲያመሩ ወደ እሳት እንደሚያመሩ መልክተኛው ስለሚያውቁ ይሄ ነገር ይጠናባቸው ነበር። ይሄ ነገር በጣም ይጠናባቸው ነበር። ስለዚህ አዛኝ ነበሩ መልክተኛው፣ ለሰው ይጓጓሉ። ዳዕዋቸውን በእዝነት ላይ የተመሰረተ ነው። ዓዚዙን عليه ما عنتم ሐሪሱን عليكم በእናንተ ላይ ደግሞ የሚጓጉ ሆነው ቢልሙእሚኒን ረኡፍ ረሒም በሙእሚኖች ላይ ደግሞ እጅግ ሩህሩህና አዛኝ ሆነው ተልከዋል። ስለዚህ ሙሐመድ የአላህ መልእክተኛ መሆናቸውን መመስከር ግዴታ ለመሆኑ መረጃዎች በርካታ ናቸው። ግን ሙአሊፉ እዚህ ላይ የሚፈልጉት ሰዎችን በእውቀት ላይ የተመሰረተ እምነትን ማስጨበጥ ነው። ተግባባል። የዚህ ሙአሊፍ የዚህ የዚህ በቃ ኪታብ ዋና አላማ። ሰዎች እምነታቸው በመረጃ ላይ እንዲመሰረት ነው ስለዚህ ያ ደግሞ ለጀማሪዎችና ለአዋሞች የተጻፈ መጽሐፍ ከሆነ የግድ መረጃዎች መብዛት የለባቸውም ከመረጃዎች መካከል አንዳንዱ ብቻ አንዳንዴ ሁለቱም እያደረጉ እያጣቀሱ ያልፋሉ እንጂ መረጃው ይሄ ብቻ ነው ማለት አይደለም قال ومعنى شهادة أن محمد رسول الله طاعته فيما أمر وتصديقه فيما أخبر واجتناب ما عنه نهى وزجر وأن لا يعبد الله إلا بما شرع محمد الله ملتنيا مهناتون ممسكر يزيه مسكرنت معنى መዕና ሲሉ እዚህ ላይ የሚፈልጉት ሙቅተባ ነው። ሙቅተባ ማለት ይህ ምስክርነት የሚያስከትለውን ኃላፊነት ማለት ነው። ምስክርነት ቃሉ የሚያስከትለውን ኃላፊነት ነው። ምክንያቱም ምስክርነት ቃል ብቻ አይደለም። እርሳቸው አላህ መልእክተኛ ናቸው። እንዲያው በምሳሌ ደረጃ አንድ ሰው መልእክት ይዞልህ ሲመጣ ደብዳቤ ይዞልህ ሲመጣ በቃ አንተ ደብዳቤ ይዘህልኝ እንደመጣህ አውቃለሁ፣ መልእክተኛ ነህ፣ ከሌ እንደላከህ አውቃለሁ፣ አያስፈልግም፣ አትስጠኝ ደብዳቤውን ብትለው እንደ መልእክተኝነት በደንብ አልቆጠርከውም ማለት ነው አይደል? እና ሙሐመድ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው የሚለውን የምስክርነት ቃል አንድ ሰው ከተናገረ በኋላ እሳቸውን መታዘዝ ተገቢ እንደሆነ እንዳልሆነ ቢያስብ ይሄ ከምስክርነቱ ጋር የሚጋጭ ነገር ነው። ስለዚህ ምን ያስፈልጋል? አንደኛ ጣዕቱሁ ፊማ አመር፣ ያዘዘውን ነገር መታዘዝ፣ እሳቸው ያዘዙትን ነገር ተቀብሎ ተግባራዊ ማድረግ ማለት ነው። እዚህ ላይ የሚፈለገው ኢልትዛም ጣዓ ነው። እሳቸውን መታዘዝ አለብኝ ብሎ ይህንን መወሰን ነው። ይሄ ከተጓደለ ሸሃዳው ሙሉ ለሙሉ ይበላሻል ማለት አይደለም። ማለት አንድ ሰው መልእክተኛው ዐለይሂ ሰላቱ ወሰላም መታዘዝ እንዳለበት እያመነ ነገር ግን ስሜቱ አሸንፎት ወንጀል ቢሰራ ወይ ትእዛዛቸውን ቢጥስ ካፊር ይሆናል ማለት አይደለም። ነገር ግን ያው ኢማኑ ይጎድላል። በዚህም የተነሳ ከሸሃደት አላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ሙቅተዳዎች መካከል ተወሰነውን አጓድሏል ማለት ነው። እነዚህ የሸሃዳ ምስክርነት ቃላት ከሚያስተላልፉት መልእክቶች ወይም ከሚያስከትሉት ኃላፊነቶች የተወሰኑትን ያጓድላል ነው። በመሰረቱ ምስክርነቱ ፈርሷል አንልም ማለት ነው። ቃሉ ተስዲቁሁ ፊማ አክበር እሳቸው የተናገሩትን ሙሉ ለሙሉ እውነት ብሎ መቀበል ነው። ይሄ እንደ መጀመሪያው አይደለም። ተስዲቅ በሁሉም ነገሮች ላይ ግዴታ ነው። እሳቸው የተናገሩት መሆኑን ካረጋገጥን እውነት ብሎ መቀበል ግዴታ ነው። አንድንም ነገር እውነት አይደለም ብሎ ያሰበ ሰው ከመሰረቱ ሸሃዳው ይበላሽበታል። የአላህ መልክተኛ ሆኖ ግን እሳቸው የተናገሩት ነገር ትክክል አይደለም ብሎ የሚያስብ ከሆነ ይሄ ስህተት ነው። ግን እንደ መጀመሪያው ስህተት ብቻ ሳይሆን ኩፍርም ነው። ግን ምን መሆን አለበት? እሳቸው የተናገሩት መሆኑን ማመን አለበት። ከዛ በኋላ ካስተባበለ ነው ካፊር የሚሆነው እንጂ ላ ይሄ እሳቸው አልተናገሩትም ቢልና ሐዲሱ ትክክል አይደለም ቢል እንደሚታወቀው ይሄ በዑለሞች መካከል ያለ ኺላፍም ሊሆን ይችላል። ሁለቱ መለየት ያስፈልጋል። ወጅቲናቡ ማዕን ሁነሃ ወዘጀር እሳቸው የከለከሉትንና የገሰጹትን ገስጸው የከለከሉትን ነገር መራቅ ከሱ መራቅም እንደዚሁ ግድ ነው ማለት ነው። ስለዚህ ያዘዙትን መስተክበር፣ የከለከሉትን ደግሞ መከልከል የእሳቸው መልክተኝነትን ከማረጋገጥ ጋር አብሮ የሚጠቀስ ነው። ወአላ ዩዕበደ አላሁ ኢላ ቢማ ሸርዐ አላህን ደግሞ እሳቸው በደነገጉት ካልሆነ በቀር አለመገዛት ያኔ አላህ Subhanahu Wa መልእክተኞችን የሚልከው ሰዎችን እንዲያስተምሩ እሱን እንዴት ማምለክ እንዳለባቸው እንዲያሳዩ ነው አይደለም እንዴ ስለዚህ በመልእክተኞች አማካኝነት ያልመጣ ዲን ዲን አይደለም ስለዚህ አላህን ማምለክ የፈለገ ሰው በመልእክተኞች መንገድ ላይ ብቻ ነው አምልኮው መጓዝ ያለበትና ተቀባይነትም የሚያገኘው ካልሆነ ግን ተቀባይነት አያገኝም። በእኛ አመለካከት ወይም ደግሞ በፍልስፍና ላይ ተነስተን ወይም ደግሞ በአንዳንድ ግንኙነቶች ላይ ተመስርተን ቅያስ አድርገን የሚፈጥረው ዒባዳ የለም። ስለዚህ ቢድዓ መስራት ወይም ረሱል ሰለም ያላስተማሩትን አዲስ የዲን ድንጋጌ መደንገግ ወይም አዲስ ፈሊጥ በኢስላም ስም ማምጣት ይህ ከሻሃደት ላ ኢላሃ ኢላላህ ሙቅተባ ወይም ደግሞ ከሚያስከትለው ኃላፊነት ጋር የሚጻረር ነው ለዚህ ከሆኗል ኢማም ማሊክ በሚታወቀው ንግግራቸው ምን አሉ መን ابتدع بدعة يراها حسنة فقد زعم أن محمدا خان الرسالة إلى له ቢድዓ ፈጥሮ ጥሩ ነው ይሄ ቢድዓ ብሎ የሚያስብ ካለ ይህ ሙሐመድ አለ ሰላት ሰላም መልእክታቸውን አጓድለዋል ብሎ እንደተናገረ ይቆጠርበታል ነው هذا لازم قوله ልብ በሉ ولازم القول ليس قولا لقائله إلا أن يلتزم به ወይላ ይህንን በአፉ ቢናገር ኖሮ ምን ይሆን ነበር ካፊር ይሆን ነበር ግን ይሄ በተዘዋዋሪ የሚያስይዘው ውጤት ነው ስለዚህ የአንድ ንግግር ተዘዋዋሪ ውጤት ባጥል ከሆነ ንግግሩ ባጥል መሆኑን እንደ መረጃ እንረዳበታለን እንጂ ሰውየው ይህንን ብለዋል ብለን ያላለውን አፍ ውስጥ አንጨምርም ልብ አድርጉ በአሁኑ ሰዓት አንድ ትልቅ ችግር አለ አንድ ሰው የሆነ ነገር ይናገራል። የዚህ ንግግር ተዘዋዋሪ መልእክቱ ይሄ ነው፣ ስለዚህ ይህን ተናግሯል ማለት ነው ብሎ የሚያስባል። ይሄ እንደማይቻል የዕልማዎች ሙሉ ስምምነት አለ። ተግባባል። ላዚሙል ቀውልን ልክ እንደ ቀውል አድርጎ ቆጥሮ ሰውየው እንደተናገረው አድርጎ በዛ ላይ የሆነ ፍርድን መፈጸም ስህተት ነው፣ ዙልምም ነው። ናም እሱ ይሄ ይህንን ነገር አያሳይም። አንተ የምትለው ላዝም እኔ አልልም ቢል እርስ በርስ ይጋጫል ልትለው ነው። ይጋጭ፣ ችግር የለም ያንን ላዚም ከሚቀበለው እርስ በርሱ የተጋጨ አቋም ቢያንጸባርቅ አይቻልም። እንዲያውም ኢብኑ ሐዝም እንደሚለው ይሄን ማድረጉ እንዳውም የተሻለ ነው። ያኔ ከኩፍር ወይ ደግሞ ከዚህ አይነት አዘቅት ለመሸሽ ብሎ እርስ በርሱ የሚጋጭ ቢሆን ማለት ነው ንግግሩ የተሻለ ነው መቼም። እናም ይህን ማሰብ ያስፈልጋል። አላ ኩሊ ሐል ቢድዓን መስራት በኢዕቲቃድ የሚሆን በዒባዳዎች ላይ ከዚህ ጋር አብሮ የማይሄድ ነገር ነው ማለት ሙቅተባ ሙቅተባ አነ ሙሐመድ ረሱሉላህ ጋር አብሮ የማይሄድ ነገር ነው ምክንያቱም ረሱል የአላህ መልክተኛ ናቸው ካለን እሳቸው ያመጡትን ዲን ነው የምንቀበለው ተግባራዊ የምናደርገው ማለት ነው በመቀጠል ሙአሊፉ ምናል ودليل الصلاة والزكاة وتفسير التوحيد قوله تعالى وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة ودليل الصلاة والزكاة وتفسير التوحيد قوله تعالى وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة آه الناس አላህን ዲናቸውን አጥርተው እንዲገዙ እና ወደ ሐቅ የተዘነበሉ ሆነው እንዲገዙት ሶላትንም እንዲያዘወትሩ ዘካንም እንዲሰጡ እንጂ በሌላ ነገር አልታዘዙም ይላል ስለዚህ ይሄ እንግዲህ ሰላትና ዘካ ግዴታ መሆናቸውን ከሚያሳዩ መረጃዎች ይመደባል። እንደዚሁም ደግሞ አላህን በብቸኝነት ማምለክ ሙኽሊሲነ ለሁ ዲን ዲንን ለሱ ጥርት አድርገው ሁነፋ ወደ አላህ ትእዛዝና ወደ እሱ ሃይማኖት የተዘነበለ ሆነው ሽርክን ትተው ማለት ነው እንደ ኢብራሂም እንደዚህ አድርገው እሱን እንዲገዙ እንጂ ሌላ ተዘዙ እንደዚሁም ሰላትን እንዲያቆሙ እንዲያዘወትሩ ወይኡቱ ዘካ ዘካንም እንዲሰጡ ይላል። ስለዚህ ሙአሊፉ ላይ ስንት ነገር ነበር የጠቀሱ ሶስት ነገሮች ሰላት ዘካና ተፍሲሩ ተውሂድ ተፍሲሩ ተውሂድ ምን ላይ ነው ያለው ኢላ ሊያዕቡዱላህ ሙኽሊስን ለሁ ዲን ነው ተውሂድ ይህ ነው ካልጠራ በስተቀር አላህ አይቀበልም አላ ሊላህ ዲን ልኻልስ እናም አላህ ከሰዎች አምልኮ የሚፈልገው ነገር የለም ለራሳችን ነው የምንሰራ ስለዚህ ጥርት ያለ ነገር ካላመጣን አላህ አይቀበልም طيب وذلك دين القيمة ይህ ነው ቀጥተኛ የሆነው መንገድ ዲን ይላል ዲኑ ልቀይመ አንዳንድ ተፍሲር ኪታቦች ላይ እንደሚናገሩት ዲኑ አልሚለት ልቀይመ ነው ተቅዲሮ ማለት ነው ዲኑ ልሚለት ልቀይመ ቀጥ ያለው መንገድ ዲን ይሄ ነው ودليل الصيام قوله تعالى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ودليل الصيام يا صوم من رجاء قوله تعالى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደንግጓል ከእናንተ በፊት የነበሩ ሰዎች ላይ እንደተደነገገው ሁሉ ለዓለኩም ተተቁን አላህ እንድትፈሩና እንድትጠነቀቁ ይከጀላልና ማለት የጾም ዋነኛ ዓላማ ከበስተኋላ የሚፈለገው ጥበብ አንዱ ተቅዋ ነው ማለት ነው እንዲያውም የሁሉም ዒባዳዎች ዋነኛ መቋጫ ተቅዋ ነው ለን የናል አላህ ልሑሙሃ ወላ ዲማኡሃ ወላኪን የናልሁ ተቅዋ ሚንኩም ከበስተኋላ ያለ ነገር ሁሉ ተቅዋ ነው የሚፈለገው አላህን መጠንቀቃችንን የምናንጸባረቅበት ነገር ነው እናም ይህንን ደግሞ ጾም ከምንም የበለጠ ውስጡ አዝሏል ይሄ ሌላ ርዕስ ነው ግን ይህ አንቀጽ ይህን ቁም ነገር ያሳያል ودليل الحج قوله تعالى ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين ودليل الحج يحج دقم مرجع وإن كم رجع عنده قوله تعالى ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين ለአላህ በሰዎች ላይ የእሱን ቤት ሐጅ ማድረግ ግዴታ ነው መን ስተጣ ኢለይህ ሰቢላ ወለዚያ መንገድ ለቻለ ሰው ወሊላሂ አለ ናስ ኡሱል ልፊቅ ላይ ዕለሞች እንደሚነገሩት አላ የሚለው ቃል በዚህ አገባብ መሰረት እዚህ አንቀጽ ላይ ብቻ ሳይሆን ሌሎች አንቀጾችና መረጃዎች ላይ ሚን ሲየግ ልውጁብ ነው ዋጅብ መሆኑን የሚያሳይ አንድ የአገላለጽ ስልት ነው ተግባባል ለዚህ ነው ለምሳሌ ሐጅ ብቻ ሳይሆን ዑምራም ግዴታ ነው የሚለው ዕለማዎች አሉ كما هو المذهب عند الشافعية والحنابلة إنما عنده مرجعته من دنه ملكتني عليه الصلاة والسلام هل على النساء جهاد تقول يقول ليس عليهن قال عليهن جهاد لا قتال فيها له قال عليهن جهاد لا قتال فيها الحج والعمرة عليهن يميلوا قال قديت أنا تنيا سيال هذا ግን ምን አይነት ጂሃድ ነው እነሱ ላይ ግዴታ የሚሆንባቸው ጂሃድ ላ ቂታለ ፊ ግድያ የሌለበት ጂሃድ ነው ምንድነው እሱ አልሐጅ ወልዑምራ ስለዚህ ዑምራም ግዴታ ነው عليهن በሚለው ቃል ስለተጠቀሰ ይላሉ طيب حج البيت وفي قراءة أخرى حج البيت حج በመሰረታዊ ቋንቋ ትርጉሙ ቀስድ ነው የሚፈለግበት እናም በጉዞ መሰረት አንድ ሰው የአላህን ቤት ፈልጎ ነው የሚሄደው እንግዲህ ስንቅ ሰንቆ ከአንድ ሩቅ ቦታ ወደዚያ ቦታ ይጓዛል ማለት ነው። በዚያ ደግሞ እዛ አካባቢ ያሉ ቦታዎች ላይ የሚፈጸሙ ምልኮችን ይፈጽማል። ይህ እንግዲህ ግዴታ የሚሆነው አቅሙ ላለው ነው እና ምን ስተጣዕ ኢለይህ ሰቢለን ይላል። ወደዚህ መንገድን የቻለ ሰው ነው። አንዳንድ ሐዲታዎች ላይ ሰቢል የሚለውን الزاد والراحلة ብሎ መልክተኛ ሰላም እንደፈሰሩት ወርተዋል። ወመን ከፈር ፈኢነ ላህ ገኒዩን ዐን ልዓለሚን ወመን ከፈር የሚለውን አንዳንድ ሙፈሲሮች ከብኒ አባስ ወገይሪህ ያኒ መን አንከረ ውጁበ ልሐጅ ወፈሪደተሁ ምን አንከር ውጁበ ልሐጅ የሐጅን ግዴታነት ያስተባበለ ማለት يعني كفر የሚለው በጥቅሉ ያው ካፊር ሆነ ማለት ነው ግን ካፊር የሚሆነው ኢዛ አንከረ ውጁበ ልሐጅ ወፈሪደተሁ ማለት ነው አንዳንድ ዑለማዎች ደግሞ ይሄኛው ጥቅል ገለጻ ነው ሐጅን ግዴታ አይደለም ብሎ ወይም ተገቢ አይደለም ብሎ በማጣጣል የተወሰው ይሄ ከእስላም ሙሉ ለሙሉ ወጥቷል። ትልቁ ኩፍርን የተመለከተ ይሆናል። ካልሆነ ግን ሐጅን እንዲሁ ግዴታነቱን ሳያስተባበል አቅሙ እያለው ምንም ሳይከለክለው የተወ ከሆነ ይሄ ትንሹ ኩፍር ይሆናል ይላሉ። ወመን ከፈረ ፈኢነ አላህ ገኒዩን አኒል ዓለሚን አላ ሱብሓነሁ ወተዓላ ከዓለማት ሁሉ የተብቃቃ ጌታ ነው። ከፍጡራን ምንም የሚፈልገው ነገር ከፍጡራን አላህ ምንም የሚፈልገውም የሚያስፈልገውም ነገር የለም። ይህ እንግዲህ ሙአሊፉ ዲኑል ኢስላም የሚለውን ሁለተኛውን መሰረት ባጭሩ ያብራሩበት መግቢያ ነው ማለት ነው። አንድ ሰው ይህንን እንደ መግቢያ ነው መቅጠር ያለበት እስላምን ለማወቅ።